ዝጎራ በአለማየሁ ዋሴ እሸቴ በ2008 ዓ ምህረት ዝጎራ በአለማየሁ ዋሴ እሸቴ በ2008 ዓ ም መታሰቢያነቱ ድል አድርገው ድሉን ለናቁት ሁሉ ይሁን። ለሰው ሰው ከሁሉ በማስቀደም ለሚያስጀምርም ለሚያስጨርስም ሁሉን ቻይ ለሆነው አምላክ ክብርና ምስጋና ማቅረብ ተገቢ ነው። በመቀጠልም በሀገራችን በተለይ በገጠሩ አካባቢ የሚነገር አንድ ወርቃማ ስነ ቃል አለ። ስሙኝ ወገኖቼ፣ እኔ ልንገራችሁ፣ ለሰው ሰው ነው ልብሱ፣ ጨርቅ አይምሰላችሁ። ይህ ስነ ቃል እውነት ሆኖ ስራዬን ስራቸው አድርገው ረቂቁን በማንበብ የጎደለውን በመሙላት የተጣመመውን በማቅናት ከፊደል ለቀማ እስከ ሐሳብ ማበልጸግ የደገፉኝን ወንድሞቼንና እህቶቼን ማመስገን ወዳለሁ። መሪጌታ ዮሴፍ ዳኘው፣ ዲያቆን ዳንኤል ክብረት፣ ዲያቆን ሙሉ ቀን ብርሃኑ፣ ዲያቆን ሲሳይ ጸጋዬ፣ አቶ አማራ አበበ፣ አቶ አባይ ክንዴና ወይዘሮ መሰረት ሺፈራውን ከልብ አመሰግናለሁ። የማያልቅበት ፈጣሪ ዕድሜና ጸጋውን ያብዛላችሁ። ረቂቁን ለተየበችልኝ ለወይዘሮ ባንች አምላክ እያሱና የመጽሐፉን የገጽና መልክ ቅንብሩን ለሰራቸው ወይዘሪት አዜብ ጌታቸውም ምስጋና ይገባታል። በተለይ ወንድሜ ዲያቆን ብርሃኑ አድማስ ያደረክልኝ ድጋፍ እጅግ ከፍ ያለ ነው። ያላንተ እንዴት ይሆን ነበር? በየገዳማቱና በየአብያተ ክርስቲያናቱ ለስራ በዞርኩባቸው ጊዜያት ሁሉ ያገኘሁት መስተንግዶና ያየሁት ደግነት ምንጊዜም ከአይነ ህሊና አይጠፋምና በዚያ ያላችሁ አባቶችና እናቶች በጽኑ ተስፋ የምታደርጉት አምላክ ሰማያዊ ክብርን ያድላችሁ። እመጓ የተሰኘችውን መጽሐፌን አንብባችሁ በአካል በስልክና በኢሜይል ያበረከታችሁልኝ ሁሉ እግዚአብሔር ይስጠልኝ። ምናልባትም ይሄኛው መጽሐፍ የእናንተ ድጋፍ ውጤት ሳይሆን አይቀርምና ውጤቱን የጋራችን እናድርገው። በመጨረሻ የቤተሰቤን ኃላፊነት በብቸኝነት የምትወጣውን ባለቤቴን ሲስተር በላይነሽ መለሰንና ልጆቼን በስፋት ማመስገን የሚገባኝ ቢሆንም አንዳንዴ እኔን ማመስገን ስለሚሆንብኝ ባጭሩ አመሰግናለሁ። ስለዚህ መጽሐፍ መግቢያ አያስፈልጎትም። ጽሑፉ የፊደልና የሰዋሰው ግድፈት ቢኖረው ታግሰው እንዲያነቡት በታላቅ ትሕትና ተጋብዘዋል። ይህ ትረካ ለፍልስፍና፣ ለምክር ወይም ለተግጻስ ታስቦ አልተጻፈም። ይልቁንም እውነተኛ ገጠመኞችን መሠረት አድርጎ በልብ ወለድ መልክ የተዘጋጀ ጽሑፍ ስለሆነ በዚህ ወከባና ጥርፊያ በበዛበት ዓለም ውስጥ ቢሆኑም ጊዜ ወስደው ተረጋግተው ቢያነቡት እንዴት ደስ ባለኝ! ጸሐፊው መልካም ንባብ ስውር ትእዛዝ፣ የጨለማው ጓዳ ብርሃን ሲያገኝ። ዝጎራ በዶክተር አለማየሁ ዋሴ እሸቴ ነሐሴ 2008 ዓ.ም። ምዕራፍ 1 ሚስተር ራምዚ አንቶን አቡዳቢ ካረፍንበት ሆቴል ይዞኝ የምስራቅ አቅጣጫን ተከትሎ አምስት ብሎኮችን ከነዳ በኋላ አንድ ዘመናዊ ባለ 20 ፎቅ ህንፃ ስር መኪናውን አቁሞ በአሳንሰር 18ኛ ፎቅ ላይ ከሚገኝ ሬስቶራንት ወሰደኝ። የፋርስ ባህለ ሰላጤ አካል የሆነው ውሃ ተንጣሎ ይታያል። ግሩም የሆነ ምርጫ ነው። አመሰግናለሁ አልኩት። ምሳ ቀርቦልን እየበላን ሳለ እንዲህ አለኝ። አባቴ ስለ ኢትዮጵያ ብዙ ነገር ይነግረኝ ነበር። እንደ እውነቱ ከሆነ በቂ ግንዛቤ ነበረው ይመስለኛል። አለ። መልካም ነገር እንደሆነ ተስፋ አደርጋለሁ አልኩት። አሁን ኢትዮጵያውያን በእምነታቸው ጠንካራ ጀግኖችና ሀገር ወዳዶች ናቸው። እርግጥ ሲበዛ ምስጢራውያን ናቸው ይለኝ ነበር አለ። ፈገግ አልኩና እውነትም አባትህ በደንብ ያውቀናል ማለት ነው አልኩት። ቀጥሎም ተቋማችን ውስጥ እናንተ እንደምትመጡ መርሃ ግብር ሲያዝና ማን ያስተናግዳቸው ሲባል በደስታ ነበር ራሴን ያዘጋጀውት አለኝ። ኦ በጣም እናመሰግናለን፣ በእውነቱ ክብር ይሰማናል አልኩት። አንተም ታዲያ እንደ አባት አሁንም የግሪክ ኦርቶዶክስ ቤተ ክርስቲያን ተከታይ ነህ አልኩት። እንደ አባቴ እንኳን ማለት አልችልም፣ ይሁንና ራሴን እንደ ቤተ ክርስቲያኗ ተከታይ ቆጥራለሁ አለኝ። ደስ ይላል አልኩትና ወደ ባህረ ሰላጤው አይኔን ወረወርኩ። እኔ ምን ሚስተር ሲሳይ እንዲያው ቅርማ ይልህ ከሆነ አንድ ጥያቄ ብጠይቅህ አለኝ በፍጹም ትህትና። እንዴ ምን ችግር አለው ጠይቀኝ አልኩት። ከቅድም ጀምሮ በአእምሮዬ ሲጉላላ ስለነበር ነው እና አለ እንደ መጠራጠርና እንደ ማመንታት እያለ። እንዴ ምንድን ነው አልኩት በሚያደፋፍር ፈገግታ ታጅቤ። ቅድም ከሙዚየሙ ስትወጣ ምን አጋጥሞህ ነው በድንገትና በጥርፊያ ወደ ሀገር ለመመለስ እንደዚህ ያጨናነከኝ? አለኝ። ኦ ረብሾ ነበር ማለት ነው። ይቅርታ፣ ነገሩ እንኳ ቀላል ነበር አልኩት። አይ ቀላልም አልነበረም። ከፍተኛ የሆነ የመረበሽ ስሜት ውስጥ ነበርክ እኮ አለ። ያን ያክል ስሜታዊ ከነበርኩ አዝናለሁ። ነገሩ እንኳ ተራ ነበር አልኩት። ልትነግረኝ አልፈቀድክም ማለት ነው አለ። አይ ያን ያክል ሊነገር የሚችል ብዙም ማራኪ ጉዳይ ስለሌለው እኮ ነው አልኩት። አየህ አባቴ ትክክል ነበር ማለት ነው። ኢትዮጵያውያን ሚስጥራውያን ናቸው ያለኝ አለና እርሱም ወደ ባህረ ሰላጤው ፊቱን አዞረ። አይ እንደሱ አይደለም፣ ሚስጥር ለመደበቅ አይደለም አልኩት። በውስጤ ደግሞ አይ ምስጢራዊነት እቴ ምስጢር መጠበቃችን ቀርቶ ያየነውንም ያላየነውንም መዘግዘክና ወሬ ማናፈስ ጠባያችን እየሆነ መምጣቱን ለአባት ማን በነገራቸው አልኩኝ። ታዲያ ለምን አትነግረኝም? ምናልባትም እማርበት ወይም እገረምበት ወይም ዘና ልበት ይሆናል አለኝ። አይ ያን ያክል የሚደበቅም እኮ ነው አይደለም። ግን ስልህ አለ አይደል? እኔም እኮ ብዙ ላስጨንቅህና ግላዊ ምስጢርን ለመስማት ፈልጌ አይደለም። ልትጎበኝ ሙዚየም ውስጥ ካስገባው በኋላ ድንገት ወጥተህ አሁን መመለስ እፈልጋለሁና ትኬት አስተካክልልኝ ስትል ድንገተኛ አደጋ የገጠመ መስሎኝ ስለተጨነቅኩ ብቻ ነው አለ መንተባተቤንና ማመንታቴን በማየት በምታስበው መንገድ የተለየ ነገር አልገጠመኝም ነበር ድንገት ባልገመትኩት ሁኔታ ሙዚየም ውስጥ አንድ ነገር ስለገጠመኝ ነበር ምን ምን ሁኔታ ማለቴ እንዴት ድንጋጤና መደነቅ ባለው መንፈስ አይኔ ሊያፈጠጠ ያፈጠጠ ምንም የሚረብሽ ነገር አልነበረውም። ብቻ በሙዚየሙ በአንደኛው ክፍል አስደናቂ ወረቀት ስላገኘው ነበር አልኩት። እንዴት? አለ ግራ በመጋባት። ወረቀቱ ስታየው ከላዩ ላይ ምንም የተጻፈ ነገር የለውም። ታዲያ እርሱ ምን ያስደንቃል? ማለቴ አልገባኝም። ይቅርታ እንግዲህ አለ ካፌ ላይ ነጥቆ ለነገር እየተጣደፈ። ልክ ነው ሚስተር አንቶን፣ እኔም መጀመሪያ አልተደነኩም ነበር ለምን ባዶ አሮጌ ወረቀት ያስቀምጣሉ ብዬ አስጎብኚን ስጠይቀው ነበር አስገራሚው ነገር የተከሰተው። አልኩት። እንዴ ምን አደረገህ? አለ እየተጨነቀና ለመስማት እየቸኮለ። አይ ምንም አላደረገኝም አልኩ በሁኔታው ፈገግ ብዬ። ብቻ ነገሩ ያልጠበቅኩት ነገር ስለነበረ ነው። በጣም ይገርማል። ልክ በጣም ይቅርታ ሚስተር ሲሳይ፣ በጣም አጓጓህኝ እኮ አለ ማፈር ብሎ ወረቀቱ ለካ ያልተጻፈበት አልነበረም። እንዴት አሁንስ እኔንም ግራ ጋባህ ሚስተር ሲሳይ አሌን ፊቱን ቅጭም አድርጎ። ምን መሰለ ሚስተር አንቶን፣ አስጎብኚው የሆነ የተለየ መብራት አምጥቶ ሲያበራበት ጽሁፉ ልክ በማይክሮስኮፕ እንደሚታይ ነገር ጎልቶ ታየኝ። ለካስ በልዩ ቀለም በስውር የተጻፈበት ነበር አልኩት። እረ እንዲህ አይነት ድንቅ ነገር ያለው ሙዚየም መሆኑን እኔም እንኳ አላውቅም ነበር አለና እየተደነቀ ወደ እኔ ተመለከተ። ወዲያው መልሶ ታዲያ ይህ ምኑ ነው ወዲያው ወደ ሀገርህ ለመመለስ ያስወሰነህ አለኝ። አሁንም የቾኮልኩበትን ነገር ለማወቅ እየፈለገ ጉዳዩ ቀደም ብሎ በአእምሮዬ የቤት ስራ ሆኖብኝ ከቆየ የግል ጉዳይ ጋር አንዳች መዛመድ ስለነበረው ብቻ ነው አልኩት እንደ መተከዝ ብዬ። እኮ ምንድን ነው ሚስተር ሲሳይ ለምን አትነግረኝም? አለ። የሚስተር ራምዚ አንቶን ጉጉት እየናረ በመምጣቱ አሳጥሯሉ ያልኩት ነገር እየተራዘመ ሲሄድ ቢተወኝ ብዬ እንዲያው የባህል የስነ ልቦና የትውፊትና የቋንቋ ልዩነት ስላለን ታሪኩ ላይ ጥምህ ይችላል ብዬ ነው እንጂ ብነግርህ የሚያስቸግር ነገር የለውም አልኩት። አንድ ነገር ልንገርህ፣ አንተ የምትነግረኝ ነገር አባቴ በልጅነቴ ስለ ኢትዮጵያ የሚያወራልኝ ነገር ስለሚያስታውሰኝ በአባቴ ፍቅር ነው ምሰማህ። እባክህ ዝም ብለህ ንገረኝ አለኝ። በረጅሙ ተንፍሼ ሳበቃ ታሪኩ ረጅም ነው አልኩና site zero nine ብለን ከሰየም ነው አንድ የቤተ ክርስቲያን ደን ውስጥ ሳይንሳዊ ጥናት ለማካሄድ የሄደው ቡድናችን ከገጠመው ከመጀመሪያው አስገራሚ ፈተና አንስቶ ከአባ መዝገበ ስላሴ እጅ ሶስት አይነት እጾችን ከሶስት ቦታዎች እንዳመጣ የታዘዝኩበትን የብራና ወረቀት ተቀብዬ እስከተለያየሁበት ጊዜ ድረስ ያለውን ባጭሩ ተደረግኩለት። ሚስተር ራምዚ አንቶን ረጅሙን ትረካይን በጽሞና ሲያዳምጥ ቆይቶ በጣም ይገርማል ካለ በኋላ ቀጠለና ታዲያ ወረቀቱ ላይ ምን አይነት እጽ ነበር እንድታመጣ የጠየቁህ አለኝ። የሚገርመው ነገር የሰጡኝ የብራና ወረቀት ጉዳይ ነበር አልኩት። እንዴት አለኝ ወደ እኔ ሙሉ ትኩረቱን አድርጎ። እንደነገርኩህ አባ መዝገበ ስላሴ ከሚባሉት አባት እጅ የብራና ወረቀት ተቀብዬ ከጓደኛዬ ዶክተር ክብረ በዓል ጋር ወደ ቤቴ ወደ ባህር ዳር ስጓዝ ከፍተኛ ድካምና ጭንቀቱ ስለነበርኩ ብራናውን ገልጬ አላየሁትም ነበር። ከቤቴ ደርሼ እረፍት አድርጌ በማግስቱ በጠዋት ቢሮ ገባሁና ብራናውን ገልጬ ሳየው ግን መደነቅም መደንገጥም ወደቀብኝ። አልኩና በረጅሙ ተነፈስኩ። ለምን አለኝ። ብራናው ላይ የተጻፈው አንድ የመጽሐፍ ቅዱስ ጥቅስ ዮሐንስ ራይ 22 አምስት የምትለው ብቻ እንጂ ሌላው ባዶ ነበር አልኩት። እንዴ የእጾቹና የቦታዎቹ ዝርዝርስ? አለ በጉጉት። ከጥቅሱ በስተቀር ምንም ነገር የሚታይ ጽሑፍ አልነበረም አልኩና ተነፈስኩ። ትንሽ ሲያስብ ቆየና ምናልባት ከተጠቀሰው የመጽሐፍ ቅዱስ ጥቅስ ውስጥ ተካቶ ከሆነስ አለ። እርሱም የእንቆቅልሹ ተካፋይ የሆነ ይመስላል። እኔም ገምቼ ነበር። ይሁንና ራይ 22 አምስት ላይ የተጻፈው እንደሚል የሚል ነው ከእንግዲህ ወዲህ ሌሊት አይሆንም ጌታ አምላክም በእነርሱ ላይ ያበራላቸዋልና የመብራት ብርሃንና የፀሐይ ብርሃን አያስፈልጋቸውም ለዘላለም እስከ ዘላለም ይነግሳሉ እርሱም እንዲረዳው ከሞባይሌ ላይ የተጫነውን መጽሐፍ ቅዱስ ከፍቼ ጥቅሱን አስነበብኩት ምንም የእጽ ወይም የቦታ ስም አያመለክትም አለኝ አሁን ልክ ነህ ምናልባትም መታየትንና አለመታየትን ለመረዳት ከብርሃን ጋር በማያያዝ በፊዚክስ ህግ መሰረት በመመራት እነርሱን ለማየት መሞከሬን በማስታወስ የእኔ እሳቤና መላምት ስህተት መሆኑን ለማሳየት ከዚህ ዓለም ተፈጥሮና ከፀሐይ ብርሃን ውጪ በሆነ ዓለም እንደሚኖሩ ለማመላከት ይሆናል እንጂ ስለተሰጠኝ ትእዛዝ ግን የሚያግዝ ምንም አልነበረውም አልኩት። ግሩም ከዚያስ አለኝ። ሚስተር አንቶን አገጩን እጁ ላይ እያስደገፈ በአንድ በኩል በቶሎ እጾቹን ለይቼና ቦታዎቹን አውቄ ካላመጣው እድሜ እያጠረ መሆኑን በማወቄ በሌላ በኩል ብራናው ላይ ተጽፎልሃል ማለታቸው ግራ መገባቴን በመጨመሩ ትልቅ መረበሽና ውዥንብር ውስጥ ገባው አልኩና በረጅሙ ተነፈስኩ። ምናልባት ፍንጭ ቢሰጠኝ ወይም ወደፊት የሚያራምደኝ መላ ያመጣልኛል ይሆናል ብዬ ዶክተር ክብረ አለም ለሚባል ጓደኛዬ ጉዳዩን አዋየሁት። ይህ ጓደኛዬ ግን በጣም የተረጋጋ ሰው ስለሆነ በተለመደው እርጋታው ምንድን ነው ያሉህ አለኝ። እጾቹን ከተጠቀሱት ቦታዎች ፈልጌ ካልያዝኩ በስተቀር በምንም መልኩ ተመልሼ እንዳልሄድ እንዲሁም በቸልተኝነት ብትዎ እንደ ምንጣፍ እድሜ እየተጠቀለለ እንደሚቀርብ እንደነገርኩኝ ነገርኩት። እርሱም በጽሞና ካዳመጠ በኋላ በእርግጥ ትእዛዙ የምትፈልገውን ነገር ለማወቅ የተሰጠህ የወደፊት ቅድመ ሁኔታ ብቻ ሳይሆን ምናልባትም በጥበብህ ሚስጥራቸውን ለመፍታት በመሞከር የተሰጠህ የውዴታ ግዴታ ወይም ቀኖና መሆኑ ግልጽ ነው አለኝ። እኔም መልሼ እድሜህ እንደ ምንጣፍ እየተጠቀለለ ወደ አንተ ይቀርባል ማለታቸው ስለው ወንድም ሲሳይ በግልጽ ቋንቋ ለመናገር ይህን ነገር ለማሟላት አንድ ቀን በዘገየ ቁጥር ከእድሜህ ላይ አንድ ቀን ትቀንሳለ ማለት ነው አለኝ ኮስተር ብሎ ብዬ ገለጽኩለት። ሚስተር አንቶን በጸጥታ ከቆየ በኋላ ማንኛችንም ቢሆን በየዕለቱ የምንኖረው በየቀኑ ከህይወታችን አንድ ቀን እየቀነስን ነው አለኝ ለማረጋጋት ይመስላል። አሁን ማንም ሰው ከፊት ከፊት አንድ ቀን ከእድሜው እየኖረ ከዘመኑ ርዝመት አንድ ቀን እየቀነሰ በተስፋ ይኖራል። የእኔ የሚለየው ግን ከሁለቱም ጫፍ በየቀኑ እየቀነስኩ በመሆኑ እድሜን በፍጥነት እያሳጠርኩ እንደሆነ ይሰማኛል አልኩት ግዝ ብዬ። እርሱም ቀጠል አድርጎ ለመሆኑ ለጓደኛክ ለዶክተር ክብረ በዓል ብራናውን አሳይተኸዋል አለኝ። ብራናውን ዘርግቶ ሲያይ ፈገግ እያለ አስደናቂ ነው ብቻ ብሎ እንደመለሰልኝ አስታውሳለሁ አልኩት። ጥበብን በጥበብ ለመብለጥ ያደረግኩት ሙከራ ትልቅ እሳቤንና መረዳትን የሚጠይቅ በመሆኑ በጸጥታና በእርጋታ እንዳሰብ ከመምከር ባለፈ ግን ምንም ሊረዳኝ አልቻለም ወይም አልፈለገም ነበር። አስደናቂ ፈተና ነው። ከዚያስ አለኝ ሚስቶር አንቶን። በቃ በጣም የተመሰቃቀለ ፈተና ውስጥ ገባው። ተመልሼ እጄ እንዳልጠይቃቸው እጾቹን ካልያዝኩ በስተቀር ባዶዌን እንዳልሄድ ጥብቅ ትእዛዝ ሰጥተውኛል። ትእዛዙን እንዳልፈጽም መልእክቱ ብራናው ላይ አይነበብም። በቸልተኝነት ብቶ ደግሞ እድሜ እንደሚያጠር አስታውቀውኛል። በዚህ የተነሳ ሰላም አጣው፣ እንቅልፍ ጠፋ። ለመተውም ለማድረግም የማልችልበት አጣብቅኝ ውስጥ ገባው። ይሁንና መደበኛ ስራዬን መስራት ግዴታዬ በመሆኑ ባልተረጋጋ ስሜትና በግማሽ ልቡናም ቢሆን ቢሮ መግባቴ አልቀረም። አትታዘበኝና የምሰራበትን ድርጅት ወክዬ ወደ አቡዳቢ የመጣሁትም በዚህ ሁኔታ ነበር አልኩት። ይገርማል። ይሁንና በውይይቱና በድርድሩ ወቅት ግን የተረበሽ አትመስልም ነበር አለ ፈገግ ብሎ። ሊመስል ይችላል፣ ነገር ግን በከፍተኛ የውስጥ ትግል ላይ ነበርኩ አልኩት። ታዲያ ሙዚየም ውስጥ ካየሁ ጋር ምን የሚያገናኝ ነገር ኖሮት ነው አንተ እንዲያልውጥ ውጥ ያልከው አለኝ። ምን መሰለህ፣ የሚገርም አጋጣሚ ነው። አስጎብኚ ልዩ መብራት ሲያበራበትና ባዶ የመሰለኝ ወረቀት በጽሁፍ የተሞላ መሆኑን ስረዳ ወደ ራሴ የቤት ስራ አእምሮ የተጉዞ ብልጭ ስላለብኝ ነበር አልኩት። በጣም ይገርማል። እኔም ገባኝ። ወረቀቱን በስውር ጽፈው ነው የሰጡህ ማለት ነው አለኝ ጭንቅላቱን ወደ ላይና ወደ ታች እየነቀነቀ። አሁን በጣም እርግጠኛ ነኝ። በስውር ጽፈው ሞኝነቴን አክስፈው አላዋቂነቴን አስምረው እንደሰጡኝ ስለገባኝ ነበር ለመሄድ የተመኘሁት አልኩት። ያሉበትን ሁኔታ ለማመልከት በስውር ጽፈው ሊሰጡ ያስባሉ ብሎ መገመት ምክንያታዊና አሳማኝ ይሆናል አለኝ። ምንም ጥርጥር የለኝም። በቃ ትዕዛዛቸው ምሁራዊ ብቃቴን ምናልባትም ሞራሌንና አካላዊ ብቃቴን ጭምር የሚፈትሽና አጠቃላይ አቅሜን እንድገነዘበው ሊያደርጉ ያሰቡ ይመስላል አልኩት። ግሩም ነው አለና በእውነት ቀናውብህ አለኝ። እንዴ ምን የሚያስቀና ነገር አለው? እንዲያውም አሳዝናለሁ እንጂ አልኩት። ሚስተር ሲሳይ በፍጹም አይምሰልህ አለኝና በዝምታ ተዋጠ። እኔ ደግሞ ባህር ዳር ደርሼ ብራናውን ለማየት እንደገና ልቤ ጋልብ ጀመር። ያኮ ያኮበኩብ ያዘ። ከዝምታችን ተመልሰን ሌሎች ጉዳዮችን እያወጋን ከተማዋን ሲያስጎበኘኝ ልክ ለረጅም ጊዜ እንደምንተዋወቅ ጓደኛሞች ሆነን አምሽተን ማታ ከእራት በኋላ በማግስቱ ዱባይ ድረስ እንደሚሸኘኝ ነግሮ ሆቴል ያደረሰኝ። እንቅልፍ ባይኔ ሳይዞር እንዲሁ ስገላበጥ አድሬ በጧት ተነሳው። በቀጠሯችን ሰዓት ሚስተር አንቶን መጣ። ከስራ ባልደረባዬ ጋር አሳፍሮን በተንጣለለው አውራ ጎዳና ላይ ዘመናዊ ካዲላክ መኪናውን ወደ ዱባይ ዓለም አቀፍ አውሮፕላን ማረፊያ ያስጓራው ጀመር። የእኔ ልብ ግልቢያ ግን ከመኪናው ፍጥነት በላይ ነበር። ኤርፖርት ደርሰን ሻንጣችንን አውርደን ወደ ውስጥ ልንዘልቅ ስንዘጋጅ አንቶን መጀመሪያ የሥራ ባልደረባዬን ሞቅ ያለ የእጅ ሰላምታ አቅርቦ ከተሰናበተ በኋላ ወደ እኔ ጠጋ ብሎ እጆቹን ዘርግቶ ጥብቅ አድርጎ ቅፍ ካደረገኝ በኋላ መልካም እድል እመኝልሃለሁ። በምንም ምክንያት ግን የታዘዝከውን እንደ ዕዳ እንዳትቆጥረው፣ ይልቁንም እንደ መባረክ አድርገ ቁጠረው። አለኝ። እሺ የኔ ወንድም ስላደረክልኝ መስተንግዶ በጣም አመሰግናለሁ አልኩትና ሻንጣዬን እየጎተትኩ ወደ ውስጥ ልገባ ስል ድንገት ወንድም ሲሳይ አለኝና ዘወር ስል እባክ አንድ መልካም ነገር አድርግልኝ አለኝና ጠጋ አለ። ምንድን ነው አልኩት ፈገግ ብዬ በአግራሞት። ቅዱሳኖቹን ስታገኛቸው ከድንግል ማርያም ሀገር ከሊባኖስ የመጣው ራምዚ አንቶን ፈጣሪ በዚያች ቀን ምሕረት ያደርግልኝ ዘንድ አስቡኝ ብሏል ብለህ ንገርልኝ አለኝ። ሰማያዊ ዓይኖቹ እምባ ተሞልተው ስመለከት አንጀቴ ስፍስፍ አለ። እቅፍ አደረግኩትና ሁላችንንም ያስቡን አልኩት። የእኔም ዓይኖች በእንባ መሞላታቸውን ያወቅኩት የሥራ ባልደረባዬ እንዴ ከመቼ ጀምሮ የተፈጠረ ጓደኝነት ነው ሲለኝ ነበር።